الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الاكارم نتدارس يوم من كتاب بلوغ المرام من ادله الاحكام في كتاب البيوع في باب احياء الموات رقم الحديث 794 794ኛው ሐዲስ ላይ እንገኛለን في باب احياء الموات ማለት ነው من يقرأ المثنى فليتفضل مشكورا او مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا على رسول الله صلى الله عليه وسلم وعن اللقمة ابن وائل عن أبيه رضي الله تعالى عنه أن النبي صلى الله عليه وسلم أقطأه أرضا بحضرموت رواه أبو داود والترمذي وصححه ابن حبان وعن علقمة بن وائل عن أبيه رضي الله عنه أن النبي صلى الله عليه وسلم أقطعه أرضا بحضر موت رواه أبو داود والترمذي وصححه ابن حبان አልቀማ የዋኢል ልጅ የሆነው ከአባቱ ከዋኢል ዘገበልን አስተላለፈልን ምን አለ ነብዩ ሰለላሁ ዐለይሂ ወሰለም አቅጧሁ የቆረጡለት መሆኑን ቆርጠው የሰጡት መሆኑን ምን ስጋ እንደመስላችሁ አርዶን መሬት ቆርጠው የሰጡት መሆኑን የት አካባቢ በሐድረ መውታ ሐድረ መውት የሚባል ቦታ የት ሀገር ይመስላችኋል ሐድረ መውት ሐድረ መውት ጀኑብ የመን ነው ሐድረመውት የሚለው ቃል ሐደረ መውቱሁ ነበረ መጀመሪያ ሁለት ቃል ነው አሁን አንድ ስም ሆኗል ቀደም ግን ሐደረ መውቱሁ ግስና ግስና የግስ ባለቤት ነበረ طيب ያ ግስና የግስ ባለቤት የነበረው ሐደረ መውቱሁ የነበረው ተስተካከለና ሐድረ መውት በመባል ተገለጸ አሁን ይሄ በዙ ነው የቀጠለው ሐድረ መውት የሚለው ስያሜ የአንድ ከተማ ስም ሆኗል የሐድረ መውት የደቡብ ሱማን የመን ዋና ከተማዋ አደን በመባል አሁን የሚታወቀው የመኑ መንግስት አሁን ለግዚያው ያለበት ማለት ነው የዛ አካባቢ ነው ሐድረ መውት ማለት አቡ ዳውድ ዘግበውታል ተርሚዝ ዘግበውታል ኢብኑ ሒባንም ትክክለኛ ሐዲስ ሲሉ አሞካሽተውታል ይለናል አቅጧሁ ማቆርጥ ሰተውታል ማለት ማለት ነው መንግስ የሰጠ መሬት ነው እንላለን بمعنى ملكه ارض يستبد يستبد بها ማለት ነው የግል የኔ ብቻ የሚላት መሬት ሰተውታል وينفرد بها اقطع ማለት ተምሊክ ማለት ነው ማስመለክ ይቺ መሬት ያንተ ንብረትህ ናት ብለው በስም ያስደርገውልኛል ማለት ነው እሺ መንግስት ሐላፊ የሆነ ሰው ይሄን መሬት ሊያለማው ይችላል ይሄን መሬት እስትማር ሊያደርገው ይችላል ከሌ ብቃት አለው ብሎ ካመነ እንዳስፈላጊነቱ መስጠት ይችላል የሆነ ቢዩ አለይሂ ሰላቱ ወሰለም ለአልቀማ ኢብኑ ዋኢል ለዋኢል እንደሰጡት ሁሉ ማለት ነው ሐድረመውት ተርኪቡን መስጂድ ይታል የተቀላቀለ የተረከበ ቃል ነው እያለን ነው መንጢቀቱን ቢጀኑብ الجزيره العربيه مشهوره عاصمتها مدينه المكلا ይላል ያው ዝሮ ዝሮ አደንም ያው ነው ስለዚህ ማንም ባለቤት የሌለውን መሬት አንስቶ መንግስት ለሆነ ግለሰብ ከዚህ እስከሰልቻሉ ካለው ያንን መሬት የመቆጣጠር የመምለክ በቁጥጥሩ የማድረግና የግሉ ማድረግ የሚችል መሆኑን በግልጽ ያሳያል ሐዲሱ ነው ቀጥሉ وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم أقطع الزب... أقطع الزبير خضر فرسه فأجرى فأجرى الفرس حتى قام ثم رمى صوته فقال أعطوه حيث بلغ الصوت رواه أبو داود وفيه الضعف وفيه الضعف وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم أقطع الزبير حضر فرسه فأجرى الفرس حتى قام ثم رمى صوته فقال أعطوه حيث بلغ الصوت رواه أبو داود وفيه ضعف አብዱላህ ኢብኑ ዑመር ዘግበዋል ነው የሚለን ምን ብለው ነብዩ ሰለላሁ ዐለይሂ ወሰለም ለዙበይር ያስረከቡት የግሉ መሬት የሰጡት መሆኑን ሁድራ ፈራሲሂ ማለት ሁድራ ፈራሲሂ ፈራሱ ዘሎ ሩጦ እቆመበት ድረስ ያለውን ማለት ነው የፈረሱን ዝላይ እንበለው ወይም ፈረሱ ሩጦ ጋልቦ ሩጦ የሚቆምበትን ያክል ማለት ነው ገመ በፈረስን ከዚህ ቀስቅስና ፈረስ ሩጦ ሩጦ የሚያርፍበት ድረስ ሰጥቻለሁ አሉት እሻለና ፈአጅረል ፈረሰ ፈአጅረ ዙበይሩ አልፈረሰ ማለት ነው ዙበይር ፈረሱን ቀሰቀሰው እንግዲህ ተነሳለው ሩጣለው ሩጦ ሩጦ ሩጦ ረፍ ይላል እስከዛ ድረስ ያለው ማን ነው እዛ ቆም ሲል ደግሞ ሐታ ቃም እስከሚቆም ድረስ አልበቃኝ አለ ሰውየው ዙበይር ስለዚህ ሰፋ ጎን እንዲጨምሩት ምን አደረገ ፈመረማ ሰውጦሁ የፈረሱ መግረፊያ አለንጋ ታቃላችሁ አለንጋውን ፈረሱ ከቆመበት ደግሞ ወዴት ወረወረው ማለት ነው ፈመረማ ወረወረ ከዚያ ሰውጦሁ አለንጋውን فقال رسول الله صلى الله عليه وسلم يا الله ملكتنيا قالوا اعطوه سيطوت لزبير قالوا حيث بلغ الصوت አለንጃው ደረሰበት ድረስ ፈረሱ ቆመበት ሳይሆን አለንጃው ደረሰበት ድረስ ያለውን ስጡት አሉ ምክንያቱም ይሄ ሁሉ መሬት የማልማት ብቃት አለው ማለቱን ያመለክታል ይላሉ رواه ابو داود وفي ضعف ሐዲሱ ድክመት አለበት ነው የሚለው ሰነዱ ላይ ነው አቡ ዳውድ አላየሃል አስሉል ሐዲስ ሐዲሱ ፍሬ ሐሳቡ ትርጉሙ ዋና መልእክቱ ሰሂህ ነው في الصحيح ይገኛል ነው የሚለው ኢማሙ ኢብኑ ሐጀር የዘብሩ ባለቤት التلخيص የሚባክተባላቸው እና ዘለ ምናሉ رواه احمد وابو داود من حديث ابن عمر وفيه العمري እሱ ደግሞ ضعيف ነው አሉ ግን وله اصل في الصحيح من حديث اسماء بنت ابي بكر اسماء بنت ابي بكر የዘገበችው ሌላ صحيح ሐዲስ አለ ዙሮ ዙሮ ሐዲሱ መልእክት ይሰራበታል ትክክል ነው ነው የተሰጠው ዙበይር ነው የሰጡት ፈረሱ የሚሮጠውን ያክል ነበረ እሱ ደግሞ ወረወረና ለንጋውን ከዛም ቀጠረ ጨመረበት እሱ ሁሉ ስጡታሉ ሑድር ማለት ቀድረ ማ ያዱ አድወተን واحده አንዴ ዘሎ የሚሄደውን ሩጦ የሚሄደውን ፈረስ እሱን መሬት ሰጡት ከዛ ደግሞ አረንጋውን ወረወረ እሱ ደረሰበት ደረሰ ሰጡት ማለት ነው ሰውጥ ማለት ማይድረቡ ቢሂ ምንጅልዲን ከቆዳ የሚሰራ የምትሰራ ጉማሬ ታቀላሽ ከጉማሬ ቆዳ ስለሚሰራ ነው ሰጉማሬ ትባላለች እሱን ሰተውታል ነው አሁንም ዙሮ ዙሮ ማልማት የሚችለውን ያክል መስጠት የሚቻለው ኢማም መሪ ለሆነ ሰው የተሰጠውም ሰውዬ የግል የብሏችን መሬት ንብረቱ አድርጎ መንቀሳቀስና መዝራትም ሆነ መትከል ይችላል ነው ባይሆን የሰው መሬት አልሰጡትም የሰው መሬት ሳይሆን የማንም ያልሆነውን መሬት ነው የሰጡት እንዲያለማው ተፈልጎ እዚህ ጋር እንግዲህ ዑለማዎች የሚያለማው ከሆነ ይችላል ካሉ መስጠት ይቻላል ነገር ግን የማያለማው ከሆነ ዝም ብሎ ይያለም ከሆነ ማስጠንቀቂያ ይሰጠዋል የተሰጠ መሬት ተጠቀምበት ማተቀምበት ከሆነ ለሚጠቀም ይሰጣል ብሎ ማስጠንቀቂያ ይሰጠዋል አሁንም ካልተጠቀመበት አሳልፎ ለሌላ ሰው መስጠት ይቻላል ሲሰጡት ሳይሆን የሰጡትን ማልማት ከቻለ ነው አንድ ሰው ንብረቱ ሊሆን የሚችል ሙሉ በሙሉ ይላሉ ስለዚህ ለማንኛውም መሬት ሲሰጥ መንግስት መሬት ሲሰጥ የሰው ሰው ያሰልዋልና ነው እንጂ የሰውንም ገንዘብ ወይም ደግሞ እድል ይዞ አይጠቀም አይጠቅም የሆነ ሰው አለ እንደዛ ላለው አይሰጥም ነው ለምሳሌ ሻራ ሙዲን ያለሞታል ተብሎ አዲስ አበባ ሙሉ በሙሉ ለሳቸው ተሰጥቷ ማለት ነበር የፒያሳ መርታታቸው ከሆነ ቢጠበቅ ቢጠበቅ ያው ቀኑ ሲደርስ ተቀማ ማለት ነው ማልማት የሚችለው ወረት አልመቷል ግን የማይችለውን ደግሞ መልቀቅ አለበት ማለት ነው ቀጥሉ وعن رجل من الصحابة رضي الله تعالى عنه قال غزوت مع النبي صلى الله عليه وسلم فسمعته يقول يقول الناس شركاء في ثلاث في الكلأ والملأ والنار رواه أحمد وأبو داود ورجاله ثقات وعن رجل من الصحابة رضي الله عنه قال غزوت مع النبي صلى الله عليه وسلم فسمعته يقول الناس شركاء في ثلاث في الكلاء والماء والنار رواه أحمد وأبو داود ورجاله ثقات በደንብ ተከታተሉ ወአረጁሊን አለ ከሆነ ሰው ተዘገበ ይላል አሁን ሱሐባ መሆኑ ነው እንጂ ከሱሐባ ውጪ የሆነ ሰው ቢሆን ወአረጁሊን ተብሎ ሐዲስ አይሆንም ያልታወቀ ነኪራ ነው ወአን ረጁል ማት ከሆነ ሰውዬ ማለት ማን ያሰው አልታወቀም ነገር ግን ሚነ ሱሐበቲ ያል ከሱሐባ የሆነ ሱሐባማ الصحابه كلهم عدول ሱሐባ ሆኖ ቀጣፊ የለም ውሸታም የለም ሁሉም ፍትሃዊ እውነታዊ ተናገር ናቸው ስለዚህ ሐዲስ ተቀበታለው ነው ምን አለ ቃለ غزوت مع النبي صلى الله عليه وسلم ከነብያችን ጋር ዘምቻለሁ ዘመቻ እናም በዘመትኩበት ዘመቻ ፈሰሚዕቱ يقول ሲናገሩ ሰምቻለሁ አናሱ ሰዎች ሲባሉ ሹረካው ሸር ናቸው ሸሪካ ናቸው في ثلاثين በሶስት ነገር ላይ ይጋራሉ አንዱ የኔ ብቻ ነው ብሎ መጠቅለል አይችልም በሶስት ነገር ላይ ሁሉም ሰዎች እኩል ናቸው ሁሉም መጠቀም ይችላሉ ብለዋል አለ ምን ምን ናቸው ትናንት የቀራናቸው ናቸው አንደኛው ግጦሽ ሳር ማለት ነው ሁለተኛው ውሃ ሶስተኛው እሳት ነው ውሃው ይሄ ወንዝ የኔ ብቻ ነው ማንም አይጠቀምበትም ይሄ ሳርግጦሽ ለኔ ብቻ ለእናንተ አያገለግልም አይቻልም እሳትም ከኔ አትወስዱም ከዛት አትነኩም አትጠቀሙም አትሞቁም አትወስዱም የሚባል ነገር የለም ሐዲሱን ኢማሙ አህመድ ዘግበውታል አቡ ዳውድም ወሪጃሉ ሲቃት ኢብኑ ሐጀር ናቸው የሚናገሩት የዘጋቢዎቹ ሰዎቹ ሰነዱ ላይ ያሉት ታማኞች ናቸው ችግር የለባቸውም ያወሩት ነገር ተቀብለን መውሰድ የምንችላቸው አስተማማኝ ሰዎች ናቸው እያሉ ነው ሐዲሱ ሰሂህ ነው طيب المسلمون الناس በሚለው ቦታ المسلمون የሚል ደግሞ አለ እንደውም አናሱ ከሚለው ዘገባ المسلمون የሚለው ዘገባ ይሻላል ብለዋል المسلمون شركاء في ثلاث في الكلاء والماء والنار ከላ ያው ግጦሽ ማለት ነው ሳረው ዑሽ ይባላል ይድረቅም እርጥብ ይሁን طيب ሌላው እሳት ነው እሳትም ግልጽ ነው ውሃም ግልጽ ነው ባይሆን ውሃ የቧንቧ ውሃ አይደለም ብያቸዋለሁ የቧንቧ ውሃ ግል ነው وانزل من السماء ماء من نبات شتى كل ورعوا انعامكم افرأيتم الماء انتم انزلتموه من المزن ام نحن المنزلون ስለዝናብ አላህ እሱ እንዳወረደው በተለያዩ ቁርአን አንቀጾች ገልጿል ስለሳትም አፈራአይቱም النار التي تورون أأنتم أنشأتم شجرتها أم نحن منشئون ምታነዷት ምታነዷት ምታወጧት እሳት አይታችኋል ወይ እስኪ ንገሩኝ እናንተ ናችሁ ዛፏን ያስገኛችኋት እሳት የሚወጣባትን ዛፍ ወይስ እኛ ነን ይላል አላህ እኛ ነን የሱ ከሆነ እንግዲህ እሳት የሁሉም ነው የሁሉም መጠቀሚያ ነው ማለት ነው ሌላው ውሃን በተመለከተ ሌላ ሐዲስ ነሃ عن بيع فضل الماء ይላል የተረፈን ውሃ ከመሸጥ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ውሃ ገኘ ወንዝ ላይ ምንጭ ነገር ተጠቀምክበት ተረፈህ እንዳሸጠው አይመለከተውም ይጋራ ነው ለሌላው ልቀቅ ማለት ነው እነኚህ ሶስቱ ነገሮች የጠቅላላ የህዝብ መጠቀሚያ እንጂ አንዱ ካንዱ የሚለይበት ነገር የለም ነው የሚለው ቀጥሉ باب الوقف عن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال اذا مات الانسان انقطع عنه عمله الا من ثلاثه إلا من صدقة جارية أو علم ينتفع به أو ولد صالح يدعو له رواه مسلم طيب باب الوقف ስለ ወቅፍ የሚገልጽ የሚያብራራ ምዕራፍ ነው ወቅፍ ማለት ምንድነው አማርኛ የለኝም ስጦታ ማለት ነው ስጦታው ግን ምንድነው ጥቅሙን ማንም ይጠቀምበት ኪራውን ምናምን ነገር ቤቱ እንዳለ መሬቱ እንዳለ ግን አይሸጥም አይለወጥም ለዚህ ድርጅት ሰጥቻለሁ ለመስጊድ ድርጅት ለነዚህ ሰው ሰጥቻለሁ ለቲሞች ማሳደገ ሰጥቻለሁ ሆቴልን በከይ ሰጥቻለሁ ጀብቻለሁ ማለትም ጥቅሙን እቃው ሆቴሉ ባለበት ይቀጥላል ማለት ነው እንደዚህ የሚባል አባባል ምን ይባላል ወቅፍ ይባላል አረበኛው ቋንቋችን እንደሚባል አላቅም ያው ወቅፍ ነው ይሄ ነገር ማለት ጥቅሙን ተጠቀሙበት ተብሎ የተፈቀደ ነገር ነው ሰቢል ወይም ደግሞ ሰቢል አድርገዋል ይላል ነብዩ ሰለላሁ ዐለይሂ ወሰለም አሁን በተቀረው ሐዲስ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال اذا مات الانسان انقطع عنه عمله الا من ثلاث صدقه جاريه او علم ينتفع به او ولد صالح يدعو له رواه مسلم ከአቡ ሁረይራ ተዘገበ ስራቸውን አላህ ይላቸው ረሱል ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል اذا مات الانسان የሰው ልጅ ሲሞት አሉ وفي روايه اذا مات ابن ادم የአደም ልጅ ሲሞት እንቀጧኑ ከሱ ይቋረጣል አመሉ ይሰራቸው የነበረ በህይወት እያለ የሚሰራቸው ስራዎች ይቋረጣሉ ፌስቡክ ይዘጋል ዋትስአፕ ይዘጋል ታልቶክ ይዘጋል ቤቱ ይዘጋል ምን ማይዘጋለ የንግድ ማዕከል ይዘጋል የማይዘጋ ነገር የለም ይሰራቸው ነበር ሁሉ ስራዎች ይቋረጣሉ ሶላት የለ ጾም የለ ምን የለ ምን የለ ሱብሃንአላህ إلا من ثلاث ሶስት ነገር ሲቀር ሶስቱስ ቢሞትም የማይዘጉ ፋይሎች አሉ የሚቀጥሉ አሉ ኢላ ሚን ሰላስ ሶስት ነገሮች ሲቀሩ አንደኛ ሰደቀቲን ጃሪየቲን ተጓዥ ቀጣይነት ያላት ሰደቃ በህይወት እያለ ሰድቋታል ሰደቃ ግን በመሞቱ የምትቋረጥ አይደለችም ቀጣይ ናት ቋሚ ማለት ነው ቋሚ ሰደቃ ታውቃላችሁ የጥቢ የሚባል ነገር ታውቃለች በገጠር የጥቢ ገጠር ላይ ገበሬዎች ላሞች ብዙ ላሞች ካሏቸው ላም የሌላቸው ሰዎች አሉ ይችን ላም ውሰድና ይያለው ከጠጣ ይላሉ እንደ ከተማ ሰው ስላልነበሩ ኸረኛ ነበሩ ይያለው ከጠጣ ነው ወተት ልሽጥልህ አይደለም ይወስዳል ላሟን እየጠበቀ ያው እያበላ ያጠጣ ወተቷ ይጠቀማል ጥጃው ባለቤቱ ነው ላሞም ባለቤት ነች የጥገት ወይ ደሞ የጥቢ ወይም የጥገት ይባላል ወቅፍ ማለት ነው ወቅፍ ባይሆን ቋሚነት አለው የለውም ያ በገጠላ ብዙ ጊዜ የተመላሽ ነው የምትሆነው ይሄ ግን ቋሚ እስከ ያው ያ ንብረት እስከሚጠፋ ድረስ ነው መስጊድን ሰርቶ ይሰጣል ቤት ሰርቶ ይሰጣል ያ ቤት እስካለ ድረስ ተጠቀምበት ከወደቀ ደግሞ ሌላ ሰገ ነበርና እዛው መርሶ ይከተላል ማለት ነው ስለ ሰረቀ ጃሪያ አሉ ሁለተኛው አው ዒልሚን ይንተፈዑ ቢሂ እውቀት ወይም እውቀት አሉ ያ ግን የሚጠቀሙበት መሆን አለበት የሚጎላ እውቀት ማለት ኮዲ ግን ተማም መሳሰለ እሱ አይደለም አው ዒልሚን ይንተፈዑ ቢሂ ነው የሚጠቀሙበት የሆነ እውቀት አስተምሯችሁ የሞተ ሸህ እናንተ እስካስተማራችሁ ድረስ የዛ የሸህየው እውቀት አይጠፋም የነብዩ እውቀት ወደ ሷሃቦች መጥቷል የሷሃቦች ወደ ታቢዎች መጥቷል የታቢዎች ወደ ታቢዎች ታቢይ መጥቷል እንዲህ እያለ ቀጥሏል አልዑለማው ወረሰቱ አንቢያ ተብሏል አልዑለማ አልአንቢያው ማወረሱ ድርሃምን ወላ ዲናርን انما ወረሱ على علم እውቀት ነው የሚወርሱት ነብያቶች ስለዚህ እውቀታቸው በቀጠለ ቁጥር አጅራቸው አይቋረጥም እንዳሉ ይቆጠራል በሊቁ አኒ ወላ ያዙ ለዚህ ነው ከኔ ሰማችኋትም አድርሱ አደራሉ እሳቸው አስተምረዋል እናንተ ተማራችሁ ደግሞ አስተላልፉ ይላሉ የነዛ የሚተላለፍላቸው ደግሞ ያስተላልፋሉ እንዲህ ይያለ ይቀጥላል ስራው አልተቋረጠም ነው የዑለማ ስራ አይቋረጥም አወለድን ሳሊህን ወይም ጥሩ ልጅ ትቶ የሞተ ወለድ የሚለው በአረበኛ ልጅ ማለት ነው ልጅ ሲባል ወንድ ሴት ልጅ የሚባለው ንገሩኝ ልጅ የሚለው ቃል ወንድ ነው ሴት የሚወክለው ብዛትማ ልጆች ሲባል ነው እሱ ብዛት ሳይሆን አንድም ይሁን ልጅ ከተባለ ወንድ ነው የሚወክለው ሴት ነው የሚወክለው ወይስ ሁሉንም ወለድ ካለ በአረበኛው ሁለቱን ነው የሚወከለው ስለዚህ አላህ Subhanahu Wa Ta'ala ለሚልድ ወለሚወለድ ነው ያለው ወንድ ልጅ ያለው አይሉ ሴት ልጅ ያለው አይሉ ሁሉም ነው የነፈየው አላህ አሁንም እዚህ ዱዓ የሚያደርግ ጥሩ የዱዑ ለሁ ዱዓ የሚያደርግለት ጥሩ ልጅ ጥሎ የሞተ ነው ያለው ሴትም ኮንት ይችላል ሷሊሃ ከሆነች ወንድም እንደዛው ሷሊህና መሰ ሷሊሃ የሆኑ ልጆች ለወላጆቻቸው ዱዓ ማድረግ ወችም ያለ ነው اللهم اغفر لي ولوالدي اللهم اغفر لي ولوالدي اللهم اغفر لي ولوالدي ይላሉ ስለዚህ ልጅ ለወላጆቹ ስራቸው ነው አመል ነው ነብዩላህ ኑህ አንዱ ልጃቸው ከፍሮ እሳቸው ዳዋ አልቀበልም ብሎ ናባ ከከኛ ጋር ጋልብ ቢሉት እርከም ማዕና ቢሉት አልፈልግም አለ አረባክህ አይ ተራራ ወጣለሁ ዛፍ ላይ ሰቀላለሁ አመልጣለሁ አላቸው እያሾፈ ከዚህ ነፃ የሚያወጣ የለም ባክህ ከኛ ጋር ናና ጋልብ ይሄው የሚያዋጣው ሊሰማቸው አልቻለም ጌታዬ ልጅህ ማን ብለኛ ነበር ምን ነው ብለው ሲያለቃቅሱ انه عمل غير صالح አላቸው ልጅ አይደለም አይደለም ያላቸው انه عمل غير صالح የማይሆን የማይጠቅም ልጅ ነው ተግባር ነው ልጅን ተግባር አለው ስለዚህ ጥሩ ልጅ ጥሎ መሞት ጥሩ ተግባር ጥሎ መሞት ነው ያ ተግባር እስካለ ድረስ ይቀጥላል ሰደቀን ጃሪያ ሆኖ ማለት ነው ሴትም ተወንም ተወን አላህ Subhanahu Ta'ala በቁርአን ላይ ይላል ኢና ነህኑ ኑሂል መውታ ወነክቱቡ ማ ቀደሙ ወአሳራሁም በካሴት ላይ ያሉ የቁርአን ድምጾች እንዲሁም በተለያዩ ዘመን አፈራሽ መሳሪያ ላይ ተቀርተው የሚገኙ ዕውቀቶች አጅር አላቸው ወይ አዋላቸው አላህ Subhanahu Wa Ta'ala ኢና ነህኑ አለ እኛ እኛው ኑሂል መውታ ሞታን ያው እናደርጋለን አለ ወነክቱቡ እንጽፋለን ማቀደሙ በህይወት እያሉ ያስቀደሙትን አለ ሰርተው አስቀድመው ተሄዱትን ወአሳረሁም ፈለጎቻቸውንም አለ ፈለግ ማለት እዚህ ጋር ተፈልገው ሰደቀተን ጃሪያ علما او علم ينتفع به لو طيب او علم ينتفع به لو او ولد صالح ሁሉም ምን ይባላሉ አሻር ይባላሉ አሻራ የምንለው አሁን በአገራችን በአሁኑ ቋንቋ አሻራ ጥላት ሄድም እንዲያንተ እንላለን ወአሳረሁማ አሻራዎቻቸውንም እንጽፍላቸዋለን አዎ አሻራ ምልክት ማለት ነው ምልክት ጥሎ የሞተ ሰው አሻራ ጥሎ የሞተ ሰው የሚታይ ተጨባጭ ነገር ጥሎ የሞተ ሰው ቢሞት እንኳ አልተቋረጠም አይቋረጥም ስለዚህ ሰባት አርባ አራት ወር ያላቸው ከመስለፉ ከምትለፉ ምልክት የሌለው አሻራ የሌለው አሻራ የሚኖረው ምንድነው አንዲት ቤት ሰርቶ አንዲት ሐማም ሰርቶ አንድ መስጊድ ሰርቶ በጋራ ምን በግል ሱ ወቅፍ አድርጎ መሄድ ነው ወቅፍን ሱሐቦች ናቸው የሰሩበት በሚገባ ወቅፍን የመጀመሪያ የሰሩ ሱሐባ ማናቸው ዑመር ኢብኑ ኸጣብ ናቸው ኸይበር ላይ በሰባተኛ ዓመተ ሂጅራ ላይ ያገኙት እንትን ነበረ መሬት ነበረች እሷን አወለት እናገኘዋለን ወቅፍ አድርገው ሄደዋል እና ዑስማንም ሁሉ የሰሩት ብዙ ወቅፍ አለ እናየዋለን ለማንኛውም ወቅፍ እንግዲህ በጣም የሚደገፍ ሱነተ ሙአከዳ ወይም ሱና የሆነ ተግባር ነው لم يكن احد من اصحاب رسول الله صلى الله عليه وسلم ذا مقدره الا وقف ይላል ከነብዩ ሰሃቦች አቅም ያለው ሆኖ ችሎታ ኑሮት ወቅፍ ያላስቀመጠ ሰደቃ ያላስቀመጠ የለም ሰደቃ ጃሪያ ይላል وبهذا يعلم اجماع القرن المفضل خير قرون قرني ከክፍለ ዘመናት ሁሉ በላጭ የኔ ክፍለ ዘመን ነው ነብዩ አለይሂ ሰላም ያ ያደነቁት አድናቆታቸውን የቸሩት ክፍለ ዘመን ሱሐባ አቅም ኑሮት ሰደቀተን ጃሪያ ወቅፍ ሳያደርግ የሄደ ሰው የለም ስለዚህ ወቅፍ አይቻልም ወዘተ ምናምን የሚሉ ነገሮች አሉ ሹራህ የተባለ ቃዲ ነበር እሱ አውግዟል ወቅፍን የሚል ነገር እያነሱ የሚያወሩ ነገር አለ እሱ ሁሉ ወሬ ወሬ ወሬ በየደጅ ነው ይላል طيب ወቅፍ ምንድነው ከተባላችሁ አንድ ሰው ያለውን ንብረቱን ለሆነ ለሆነ ሰው ወይም ለሆነ አካባቢ ሰጥቶ የሰጣቸው እንዳሸጡ እንዳለወጡ ጥቅሙን ተገርገሉበት ተጠቀሙበት ብሎ የሄደውን ንብረት ወቅፍ ይባላል ነው ነብዩ አለይሂ ሰላም خيرul አመሊ አድወሙሁ ወኢን ቀደብለዋ ከመልካም ስራ በላጩ ብታንስ እንኳን ቀጣይነት ያላትና ብለው ሰደቀት ጃሪያ ግን ቀጣይነት ያለው ነገር ነው ስለዚህ መስጊድ ስራ ላይ ለመሳሰሉ خير ነገር ስራ ላይ ወደ ኋላ ማለት አያስፈልግም ሰደቀት ጃሪያ እንዲሆንልን ማለት ነው አሁን ብዙ ጊዜ ካያችሁ እነዚህ ቀናቶች እስላማዊ መስጊዶች እስላማዊ ድርጅቶች እስላማዊ ቴሌቪዥኖች ትልልቅ ሀብታሞች የሆነ ህንፃ ሰርተው የሚከራይ ማለት ነው ጥለውላቸው ይሄዳሉ ጥቅሙን እያከራዩ የሰራተኛ ደሞዝ እየከፈሉ ይቀጥላል ማለት ነው እና አፍሪካ ቲቪ አሁን ብታያቸው ሌሎች ከዛ በፊት ያሉ إذاعة القرآن الكريم ምናምን ትልልቅ ህንፃዎች አሏቸው በየቦታው በእነዛ ደሞዝ የሚከፍሉ ብዙ ጊዜ ሶሪቅ እንጀራ ማለት ነው سبحان الله قتلوا سي وعن ابن عمر رضي الله تعالى عنهما قال أصاب عمر عمر رضي الله تعالى عنه أرضا بخيبر فأتى النبي صلى الله عليه وسلم يستأمره فيها فقال يا رسول الله إني أصبت أرضا بخيبر لم أصب ما لم فقد هو أنفس عندي منه فقال إن شئت حسبت أصاب أصلها وتصدق بها قال فتصدق بها عمر رضي الله تعالى عنه أنه لا يباع أصلها ولا يورث ولا يوهب فتصدق بها في في الفقراء وفي قرباء وفي الرقاب وفي وفي سبيل الله وابن السبيل والضيف لا جناح على من وليها أن يأكل منها بالمعرف ويعلن صدقا غير متعولا مالا متفق عليه واللفظ للمسلم وفي رواية للبخاري تصدق بأصلها لا يباع ولا يوهب ولكن ينفق ثمره طيب وعن ابن عمر رضي الله عنهما أنه قال أصاب عمر رضي الله عنه أرضا بخيبر فأتى النبي صلى الله عليه وسلم يستمره فيها فقال يا رسول الله إني أصبت أرض بخيبر لم أصب لم أصب مالا قط هو أنفس عندي منه فقال إن شئت حبست أصلها وتصدقت بها قال فتصدق بها عمر رضي الله عنه أنه لا يباع أصلها ولا يورث ولا يوهب فتصدق بها في الفقراء وفي القربى وفي الرقاب وفي سبيل الله وابن السبيل والضيف لا جناح على من وليها أن يأكل منها بالمعروف ويطعم صديقا غير متمول مالا متفق عليه واللفظ لمسلم وفي رواية للبخاري تصدق بأصلها لا يباع ولا يوهب ولكن ينفق ثماره طيب ከብኑ ዑመር ነው የተዘገበው ምን አሉ ኢብኑ ዑመር አሷበ ዑመሩ አባታቸው ማለት ነው አባቴ ዑመር አግኝተው ደርሷቸው ነበር አሷበ ማለት አግኝተዋል ደርሷቸዋል ማለት ነው ምን አርዶን መሬት አግኝተዋል ወይም ደርሷቸዋል የት ቢኸይበራ ኸይበር የሚባለው ቦታ አካባቢ በመዲና ወደዛ ፈቅ ብሎ ወደ ኦርዱን ዳርቻ የሚገኝ ነው ድንበር አካባቢ እና የኸይበር ድርሻ ሲደርሰው فاتى النبي صلى الله عليه وسلم እየሮጠ እየጠደፈ መጣ ወደ ነብያችን ምን ሊያደርግ يستأمره فيها ስለዛች መሬት ጉዳይ የሚያማክራቸው ሲሆን ኸይበር ላይ ኸይበርን ከከፈትን በኋላ ኸይበርን ከከፈትን በኋላ መሬት ደርሶኛል ሲከፋፈል طيب ይችን መሬት የሆነ ነገር ማድረግ እፈልጋለሁኝ ምን ትሉኛለሁ አላቸው ለም ኡሲብ ማለን ቀጡ አጅብ ነው አገራጹ ይስ ያ ረሱላህ አላቸው فقال يا رسول الله አንተ የአላህ መልእክተኛ ኢኒ አሰብቱ ደርሶኛል አግኝቻለሁ አርዶን መሬት ቢኸይበር ኸይበር ላይ ለም ኡሲብ ማለን ቀጡ እንዴ አንድም ቀን ገንዘብ አግኝቻ አላቅም ሆ ያ ገንዘብ አንፈሱ በጣም ቆንጆ የሆነ ኔጋ አንፈስ ማለት በጣም ጥሩ ማለት ነው ጸዳ ያለ ጠራ ያለ ንብረት አግኝቻ አላቅም እንደኔ ዘንድ ሚንሁ ከዚህ ኸይበር ላይ ካገኘሁት መሬት ያገኘሁት መሬት የመሰለ ነገር ትልቅ ገቢ የሚያስገኝ ትልቅ ገቢ የሆነ ንብረት የለኝም ምርጥ ማለት ነው አንፈስ ማለት فقال ነብዩ አለይሂ ሰላቱ ሰላም አሉት ከፈለክ እኮ አንድ ነገር አለ አሉት ምንድነው ኢንሽእተ ከፈለክ ሐበስተ ተወቅፈዋለህ ወይም ታስቀምጣለህ እንዳይሽጥ እንዳይለወጥ ታደርጋለህ አስላሃ መሰረቷ መረቷን ንብረቷን ማለት ነው ጥቅሟን ወተሰደቀተ ቢሃ ለጥቅም እንዲውል ታደርጋለህ ወተሰደቀተ ተሰደቃለህ ቢሃ ይችን ንብረትህን መሬቱ እንዳይሽጥ እንዳይለወጥ እንዳይጀባ እንዳይወረስ አድርገህ እየታረሰ እየተዘራ የሚገኘውን ጥቅም ለሰደቃ ማድረግ ትችላለህ እኮ አሉት እንዲች ናትና እችን ማግኘቻ አይደል ያመልጠኛል ይሄድላልና ቃለ ፈተሰደቀ بها ዑመሩ ሰደቀ ያለ ወቅፍ አድርጌያለሁ አለ ቢሸጥ ያነሁ لا يباع اصلها መሬቷ ይችን ማትሸጥ በመሆኗ መሰርት ወላይ ይውረሱ በማይወረስ ወላይ ይሃው በማይሰጥ መልኩ መሬቷ ለማንም አትሰጥም ማለት ነው ጥቅሟ ነው እንጂ ተተሰደቀ ቢያ في الفقراء እና ከዛች መሬት የሚገኘውን ጥቅም ለዲሆች ይሰጥ ብሎ ሰደቀ ዑመር وفي القربى ለቅርብ ዘመዶቹ وفي الرقاب ከባርነት ነጻነት ለሚፈልጉ ሰዎች አለቆቻቸው ገንዘብ አንጡና እንልቀቃቸው የሚሏቸው አሉ አሁን ላይ ከፊል ፈልገው የሆነ ዋጋ ተስማምተው ልቀቀኝ እንደሚሉት ማለት ነው ሪቃብ ከጫንቃ ላይ ሸክም ማንሳት ማለት ባርነ ሸክም ነው وفي سبيل الله በአላህ መንገድ ለሚታገሩ في سبيل الله ማለት ሙጃሂዲን ማለት ነው ጂሃድ ላይ ያሉ ወታደሮች እንዲሁም በዕልም ላይ የተሰማሩ ዱዓቶችም ያወናቸው ለመማር ተምረው ህዝብን ለማስተማር ከጨለማ ከሽርክ ከቢድዓ ጨለማ ወጥተው ወደ ተውሂድ ብርሃን ለሚያመጡ ሰዎችም ፊሰቢልላህ ይባላሉ ለኢስላም የሚያገለግል ነገር ላይ ያለ ሁሉ ፊሰቢልላህ አለ ይባላል ወብኒ ሰቢል መንገደኛ ማለት የመንገድ ልጅ አገሩ ንብረት አለው ከቤት ወጣ ያ የሆነ ስንቅ ይዞ ይበቃኛል ብሎ ስንቅ ያለቀበት ወይ ጠፋበት ምን ይባላል እብነ ሰቢል መንገደኛ ግን እጅ ላይ ገንዘብ የሌለው ለዚህም ይሰጣል ያ ነገር ወዳይፊ እንግዳ ከዛ ቦታ ለመጣ እንግዳ እዛሽ መሬት ላይ ቤት ካለ ቤት ገብቶ ያድራል አትክልት ካለ ከአትክልት ይበላል ጠጣል ማለት ነው ላጁናሃ ችግር የለውም ወንጀል የለውም አላመን ወሊያሃ መሬቷን በሚንከባከብ ሰው ላይ መሬቷ ዝም ብላ ተፈራም ታቀላችሁ ታረሳለች ትታረማለች እንክብካቤ ያስፈልጋታል አትክልት ያለ ያለው አትክልት እንክብካቤ ይፈልጋል ሰው ይፈልጋል ይሄን እንክብካቤ ለያዘ ሰው በእንክብካቤ ላይ ለቆመ ሰው ችግር የለውም ምን ቢያደርግ አየኩረ منها ከዛች መረት ቢበላ ቢጠቀም ነው ሲጠቀም ግን ቢልማሩፊ በጥሩ ነገር በሚታወቀው አጠቃቀም ቢጠቀም ችግር የለውም አዲ የሆነ ማለት ነው እዛ የተገኘ ንብረት እንደየወሰደ መጋዘን የሚያስገባ ከሆነ ችግር ነው ቢልማሩፊ ማለት ቢበላ የሚጠጣው ማምረ የሚለብሰው ነገር ቢያነሳ ችግር የለውም ነው ወይጥ ኢመ ወዳጆቹ ከመጡ እንግዲነት ያቺ ምርትን እንከባከበው ሰው በሉኑ ይብሉ ብሎ ቢያበላቸውም ችግር የለም የጓደኛ ማስተናገጃ ቢያደርግም ችግር የለም እያለ ነው ባይሆን غير متمول ማላ ይቻም ጥራይናት ይቺቺ ለሷት ሰጥም ለኔ ብቻ የምትለው እያለ ለራሱ አንጡራ ቆርጦ ያለ ማስቀመጥ ይለናል ሐዲሱ ቡኻሪ ሙስሊም ዘግበውታል ቅንብሩ የሙስሊም ነው ይላል وفي روايه للبخاري በቡኻሪ ዘገባ ወይም አገላለጽ ተሰደቀ ዑመሩ ዑመር ሰደቀዋል ቢአስሊሃ ይላል ተሰደቀ ሰደቀ ቢአስሊሃ መሰረቷን ቋሚ ንብረቷን ሰደቃ አደረገ ሲሰድግና ወቅፍ ሲያደርግ ላዩባው ወላ ይሃቡ ወላኪን ይንፈቁ ተመሩሁ በሚል መስፈርት ነው አይሸጥም ወላ ይባው ወላ ይሃው አይሰጥም ወላኪን ነገር ግን ይንፈቁ ወጭ ይደረጋል ሰመሩሁ እዛች መሬት ላይ ካለው አትክልት የሚወጣው ፍራፍሬ ወጭ ይደረጋል ለድሆቹ ማለት ነው ማሉን አንፈስ አጅወዱ ወአጀቡ ማልን እንዲ እንደማለት ነው ቁርባ ማለት ለሚሰድቀው ወቅፍ ለሚያደርገው ሰውዬ ቅርብ ዘመዶች ማለት ነው ሪቃን ማለት አለቆቻቸው የለቀቋቸው ገንዘብ አንዱና ከባርነት ነፃ እንልቀቃቸው የተባሉ ባሮች ማለት ነው ወፊ ሰቢልላህ ያው ገልጫለሁኝ ዘማቾችና ለኢስላም አገልግሎት ላይ የተሰማሩ ሰዎች ማለት ነው ضيف ማለት ከአካባቢ ሰው ከሌላ ቦታ የመጣ ዘመድ በሚመጣ ማለት ነው غير متمول لا جناح على موليها ቢበላ ቢጠጣ ችግር የለም غير متمول ሲሆን መብላቱ መጠጣቱ ከወቅፉ ይችን ንብረት ሆናለች በሚል መልኩ ሳይሆን ከዚህ ሐዲስ ምን እንረዳለን ዑመር ኢብኑ ኸጣብ የመጀመሪያ የሰጡ ወቅፍ ያወቀፉ ትልቅ ሰሃቢ መሆናቸውን ያሳያል ወቅፍ ማለት ደግሞ ያለው የተሰጠው ንብረት እንዳለ ባለበት ይቀጥላል ጥቅሙን ለዲሆች ለየቲሞች ወዘተ የሚሰጥ ነው ሌላ የኡስማንም ቂሶ አለ እሳቸውም ለንተናሉ ብራህታቱን ፍቁም ማተህቡ የሚለው ቁርአን ይገልጻል ያያላሙ አንተ ምን ጠይባት ማከሰብቱም ሲባል አዎ አላህ ከሰጣቸው ጥሩ ገንዘብ ስጡ ሲባሉ እያወጡ ይሰጣሉ የምትወዱትን እስካልሰጣችሁ ድረስ ከኛ ጥሩ ስራ ሰሮች አትባሉም ሲባሉ እኔ እንዲህ ያለሽ አትከፍታለች በጣም ወዳስ በጣም ምርጥ ሆኔ ፊሰቢላ ሰጥቻለሁ እያሉ ይወቅፉ ነበር ይላል ሌላው የእውቀት ባለቤቶችን ማማከር አሊሞችን ማማከር ፈትዋ መጠየቅ ወሳኝ ነው አሁን ዑመር ምን ጥሩ ገንዘብ አለችኝ እቺን ገንዘብ ምን ላድርጋት ብለው አማከሩ ያማከሩ ሰው ለምክር ብቁ በመሆናቸው መሆን ያለበት ነገር አስረድተዋቸዋል አላህም ወሻውርሁም ፊል አምር ይላል ሰሃቦችን በጉዳዩ ላይ አማክራቸው ፓርላማ ያስፈልጋል አማካሪ ያስፈልጋል ወአምሩም ሹራ بينهم ይላል በመካከላቸው ጉዳዮቻቸው መመካከር ነው እያለ ያመሰጋግናል አላህ Subhanahu Ta'ala መመካከር ጥሩ ነው ተማክረው ምን ያሉት ምን አይልም እንደሚባለው ያልተማከሩ በነገር ነው አደጋው አቡ ሐኒፋ አንድ ሰው የወቀፈውን ወቅፍ እሸጣለሁ ካለ መሸጥ ይችላል አፍርሻለሁ ማለት ይችላል የሚል ነገር አላቸው ወይም ደግሞ እስከመሞት ሰጥቻለሁ ከዛ በኋላ ይመለከተኝ ምንም ይችላል ወይዘም አቋም አላቸው ቁርጡቢ ግን አንድ ሰው ይሄን ነገር ሰጠው ካለ በኋላ ያን ነገር አምጡ አፍርሻለሁ ማለት مخالف للاجماع ነው ይላሉ የሱሐቦችን አንድ ድምጽ መጻረር ነው የሚሆነው እነሱ ዑመር ሲወቅፉ ማምን ነገር ያያዩ ዝም ብለው አጽድቀውታል ያንን መቃወም የሚሆነው ኢማም ማሊክና ኢማም ሻፊዒ አንድ ወቅፍ ከሰጠ ያ ነገር ባለበት ይቀጥላል ማንም በምን መልኩ ሊሸጠው አይችልም غير انه لا يباع اصلها የሚለው ሐዲስ በግልጽ ነው ያስቀመጠው መቀየር ማይቻል አይገርማችሁ የሆነ ክፍለ ሀገር ላይ ቦታ ብሰጣቸው ወደ አዲስ አበባ ማንተ ከአዲስ አበባ ላይ የሆነ ቦታ የሰጠሰው ክፍለ ሀገር ማም እንደዚህ ይቀር የሚባል ነገር የለም አይቀየርም ምናልባት ከአገልግሎት ውጭ የሚሆን ከሆነ ብቻ ችግር ከሆነ እዛ ቦታ ያ ነገር መቀጠል የማይችል ከሆነ ሊቀየር ይችላል እንጂ ባለበት ማስኬድና ማስቀጠል ነው ያለባቸው ይላሉ አገልግሎቱን ካቋረጠ ይቀይሩት ይቻላል አገልግሎት እስከሰጠ ድረስ ግን አይቀየርም አይለወጥም አንድ ሐዲስ አለች አንቅሯትና እናቆማለን وعن أبي هريرة رضي الله تعالى عنه قال بعث رسول الله صلى الله عليه وسلم عمر على الصدقة الحديث وفيه وعم خالد فقد احتبس وأدراه وأعتد وأعتاده في سبيل الله متفق عليه طيب وعن ابي هريره رضي الله عنه انه قال بعث رسول الله صلى الله عليه وسلم عمر على الصدقه እዚጋ የወደቁ ብዙ ቃላቶች አሉ እያለን ነው አልሐዲስ ማለት اقرا الحديث الى اخره ማለት ነው ሐዲሱን ቆርጬ ያመጣሁት አንተ ወይም አንቺ ከፈለግሽ ትልቁ ቡኻሪ ላይ ገብታችሁ ጨርሱት እያሉ ነው አንብቡት ጨርሳችሁ ወዘተ እንደምንለው በአማርኛችን ማለት ነው الحديث ما ወዘተ እንደማለት ነው وفيه እዛው ሐዲስ ላይ ዋና ቁም ነገሯን ለማንጣት ስለፈለጉ መሐከል ያለውን ጥለው ጫፍና ጫፍን እያመጡ ነው وفي ذو رجم حديث ላይ ምን ይላል فاما خالد فقد احتبس اذراعه واعتاده في سبيل الله متفق عليه አቡ ሁረይራ ምንድነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ዑመርን ላኩት በአሰ ማለት ቀሰቀሱት ወይም ላኩት ማለት ነው ላኪተው ማናቸው ረሱልላህ የአላህ መልእክተኛ ማንን የላኩት ተላኪተው ዑመራ ዑመርን ማለት ነው በምን ስራ የላኩት ምን አድርግ ብሎ የላኩት አለ ሰደቀቲ ሰደቃ ዘካ ሰብስብረው ዘካ ሰብሳቢ የዘካ ኮሚቴ ኃላፊ አድርገው ላኩት ማለት ነው ከዛ ሄዶ ሲሰበስቡ ሲሰበስቡ ሲሰበስቡ ሶስት ሰዎች እምቢ ሰዎች አስቸገሯቸው እና መጡና ለነብዩ አለይሂ ሰላቱ ሰላም ሶስት ሰዎች አልሰጡም ዘካቸውን ሌላ ሁሉ ሰጥቷል አሏቸው ማን ማን ናቸው ያልሰጡት አንዱ ኻሊድ ነው አንዱ አባስ ነው አንዱ ከለ ነው ብሎ ነገሯቸው አልሐዲሰማት ሐዲሱ ከነመጨረሻው አንብበው ነከለም ነከለም ነከለም ቢብለውናል እንደዚህ ብለውናል ማምናሏቸው ያው ከዛ እሳቸው ጉዳዩ ምን እንደሆነ አጣሩና فاما خالد خالد ያልሰጥም ብሏል ያላችሁበት ምክንያት አሉ እሱ ሊወቀስ አይገባውም በጣም ትልቅ ስራ ሰርቷል ጀግና ነው አሉ ለምን ፈቀድ يحتبس አድራአሁ አድራ ማለት የብረት ቀሚሶችን ማለት ነው ሐብስ ማለት ወቅፍ ሰጥቷል ማለት ነው ወአታሪሁ ጠቅላላ የጦር መሳሪያዎችን አዕታድ ለጦር ሜዳ ዝግጅት የሚደረጉ ነገሮች አጠቃላይ እንግዲህ ጫማን በሩት ልብስን በሩት ሚሊተሪ ማምት ሁሉ እንዳለ ሁሉ ነገር ማለት ነው في سبيل الله በአላህ መንገድ ሰጥቷል የሌለውን ሀዳ ምን ሊያደርግላችሁ ነው እ የሌለውን ነገር ከየት ያምጣላችሁ ያለውን ገንዘብ ወቅፍ ሰጥቻለሁ ብሎ ከዘካም አልፎ ትርፍ ሰደቃ ሰድቆ ከየት ያምጣሉ አባስንም በድላችሁታል አሉ እሱ የሁለት አመቱን ቀድሞ ሰጥቶ ነው አሁን እንዲያላችሁ ቀድሞ ስለሰጠ ነው እኮ የሚል ነገር ተናገሩ ይባላል እከሌ ግን አሉ ሶስተኛው ሰውዬ እከሌ ግን ዲሃ ስለነበረ አላህ ስላከበረው አላህ ማክበሩን ጠልቶ ሊሆን ይችላል ያልሰጣችሁ አሉ እሺ ለምን ከበኩ እንደምንለው ማለት ነው خير ስላልሳተፍ መረን ሰው ምን ነው ማመስገን ሲገባህ ለምን አከበረ ነው እንደምንለው ነገር ነው እሱ ግን መስጠት ነበረበት ለምን አልሰጠም ያው ዲሃ ከነበረበት ደረጃ ወደ ሀብታሞች ተቀላቀለው ጥሩ ውለታ እየዋለለት ነው እያመሰገነ ነው ማለት ነው እና ይሄን ሲሉ ካሊድ ወቅፍ የሰጠ መሆኑን ይሄንም እያሞካሹ እያመሰገኑ ተናግረዋል ነብዩ አለይሂ ሰላቱ ወሰለምና ወቅፍ መስጠት የሚያስመሰግን ትልቅ የሶደቃ ዘርፍ ነው ለማለት ነው አድራ ድር ይባላል አንዱ ለብዙ አድራ ይባላል የብረት ቀሚስ እንለዋለን ለመሳሪያ ለሰይፍ ማመከላካይ የሚጠቀሙት እንደ ቀሚስ የሚጠለቅ ነገር አሁን ይሄ ጋዜጠኞች ጥይት እንዳይመታቸው አንዳንድ ጊዜ ደረታቸው የሚለው ሲልም እንደዛ የሚጠቀሙት ነገር ነበር በሰዓቱ የዛ <clears throat> ጊዜ ምሳሌ ጥይቱ ያው ሰይፍ ነው እንደምታውቁት ወይም ጦር ነው እሱ ሲመጣ የሚከላከሉበት ነገር አማ ኻሊዱን فقد احتبس ادراءه واعتاده في سبيل الله فلا زكاه عليه የለበትም አሉ ሌላው ደግሞ እንቢያለው ابن جميل ይባላል واما ابن جميل فليس له من العذر عذر የሚባል ነገር የለውም ምናልባት الا انه كان فقيرا فاغناه الله ሀብታም ነበርና አላህ ስላከበረው ይሄ ከሆነ እንጂ ምክንያቱ ሌላ ምክንያት የለውም እንቢ ለማለት አሉ ኢማም የሆነ ሰው አስተዳዳሪ የሆነ ሰው ዘካ ሰብሳቢ ኮሚቴ በየአካባቢው መላክ እንዳለ ያሳያል ችግር የፈጠሩብን ሰዎች ካሉ ለባለስልጣን ነከረ ነከረ እንዲያሉ ብሎ ማቅረብም ይኸው ይቻላል እዚህ እንዳቀረቡት ነው የአባስ ነገር ሲነሳ እንግዲህ ጋር አጎሽና ተኩብ ይብራላ አሉ እሱ እኮ ሰጥቷል ምን እያላችሁ ነው ብለው እዛው ላይ ትንሽ ጫነው ተናግረዋል ይባላል አንዳንዴ መቼስ የፋጡማንም እንደስናገሩባቸው አንዴ ፋጡማ መረር ባልቅሳ ሰው እኮ አንዳንድ ወር እያወራብህ ነው አለቻቸው አባቷን ምን ብሎ ስለ ለልጃቸው አይጨነቁ ያስቡ እያሉ እስከምትባል ድረስ ቆም አታስቡልኝ ብላ ትንሽ መካካቻቸውና ፋጡመቱ በዱዓቱ ምን ይያሉ የሰውነት ቁራጭ ነች በሷ ትብያሉ አለይ ያባባል ነበር ያቡጀህን ያገባለሁ ብሎ ትንሽ እንደማጭት አድርጎ ነበር እንዴት እንደሚያንዘረዘ ታውቃላችሁ መቼ በላይ ላይ ሲታጭ እና የዛን ጊዜ አንተ አትጨነቁ ማን ብላ በጣም ተበሳጭታ ስትናገራቸው ነው አጎታቸውም አሁን ሲነሳ እሱ ሰጥቷል ባልሰራው ነገር እንደዚህ ስሙን ታንስ አይገባም አባት ማለት የዛፍ ቀንዘል ታውቃላችሁ አጎት ማለት ስሙ አቢህ እኮ ነው የአባቴ ቀንዘል ነው ብለውም እንዲሁ እንትንም ለመናገር ሞክረዋል ነው የሲባል ሐቅን በጣሰ መልኩ ወገናቸውን መጠበቅ ማለት አይደለም ያላ አግባብ ስም ሲነሳ ግን ሊከላከሉ ይገባል خير ان شاء الله تعالى درساتችን ذو غاي ይቆማል وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمة الله وبركاته